ሶዳቅን በተመለከተ ሶዳቅ ማለት መህር ማለት ነው። አቡ አሰዳቅ አሰዳቅ ቢከስሪ አሳድ ወፈትሐ ሶዳቅ ሲዳቅ ይቻላል። ወመህሩ ልመርአ የሴት ለሴት ልጅ የሚሰጥ መህር ነው። አነ ዩዕጠል መርእ አይማ ዩዕጢል መርኡ ዘውጀተሁ አንድ ሰው ለሚስቱ የሚሰጣት አለል ዐቅድ ከገንዘብ የሚሰጣት ነው። በምን ጊዜ? በኒካህ ጊዜ መእኹዘ ሚነ ስድቅ ለኢሽዓሪ ብስድቅ ረግበት ዘውጅህ ዘውጀቴ ሰውየው ሚስቱን መፈለጉንና ፍላጎት እንዳለው ጠቋሚ ስለሆነ ነው ሶዳቅ እየተባለው እውነተኝነትን ጠቋሚ እ እ ምን ውርጃ ኢጅሃብ ክልክል ነው። እሱ በጣም ክልክል ነው። እንትን ላይ ተንቢሃት ላይ በስፋት ነው ያየ ማለት ምን ከሆነ ኸልቅ ከተፈጠረና ከአራት ወር በኋላ ከሆነ እሱ ሰው መግደል ነው ዳይሬክት ማለት ነው። ከዛ በታች ከሆነ ደግሞ ሙድጋ ምናምን በሚሆንበት ዘመን ብለዋል። ከአርባ ቀን በኋላና ከአርባ ቀን በፊት ከአርባ ቀን በፊት ፉቃዎች ችግር የለም ነው ያሉት። እሱንም ራሱ ፈተወዳ ኢማም ሰይፈል ከአርባ ፉቃዎች ብለው ፉቃዎች ያሉት አለ። ከአርባ ቀን በፊት ከሆነ ውርጃውን ፈቅደዋል። ብዙ ፉቃዎች ማለት ነው። ከአርባ ቀን በፊት ከሆነ ከአርባ ቀን በኋላ ከሆነ ግን በእክትላፍ ዑለማ ውስጥ የተለያየ እንትን ውስጥ ይገባል። ይህንኛውም ራሱ ለእህትያት መተው ነው። ባል አሰዳት ሰዳቅን በተመለከተ አሁን አነስ ረዲየላሁ ተዓላ አንሁ አን ነብይ ሰለላሁ ዐለይሂ ወሰለም አነሁ አዕተከ ሰፍየተ ነብዩ ዐለይሂ ሰላቱ ወሰላም ሰፍያን ነፃ ለቀቋል። ወጀዐለ ዕትቀሃ ነፃ መውጣቷን አደረጉ። ሰዳቀሃ እንደ ሶዳቅ አደረጉላትና ነብዩ አለይሂ ሰላቱ ወሰላም ሶፊያን አገቧት። ሶፊያን ማለት ነው። ሶፊያ بنت حيي የሁየይ የ أم المؤمنين ሶፊያ بنت حيي ابن أخطب የሁየይ እብኑ አክጠብ ልጅ ናት። من سبط هارون عليه السلام ዘሯ ሲመዘዝ ሲወጣ ሀሩን እብኑ ዕምራን ላይ ይደርሳል። عليه السلام ነብዩ ሀሩን ማለት ነው። የሙሳ ወልድ ዘሯ ከሷ ነው። የሀሩን የልጅ ልጅ ልጅ ልጅ ሁና የምትመጣ ናት ማለት ነው። እንትን ሶፊያ ሶፊያ ኸይበር ላይ ነው። የኸይበር አባቷ የበኑ ነዚር አንድ ታዋቂ ታላቅ መሪ ነው። አባቷ የሶፊያ ነብዩ አለይሂ ሰላቱ ወሰላም በስድስተኛ በሰባተኛው ዓመት ኸይበርን ሲቆጣጠሩ ማን ተማረከች? ሶፊያ ተማረከች። ባሏ ተገደለ። ባሏ በዛው ዘመቻ ተገደለ እና ነብዩ አለይሂ ሰላቱ ወሰላም እቺ እንትና ሶፊያ እንደተማረከች ለደህየቱል ከልብይ ነበር የደረሰችው። ደህየቱል ከልብይ ወሰዳል እና ነብዩ አለይሂ ሰላቱ ወሰላም ሰዎች ነገሯቸው። ሶፊያ የተከበረ ሰው ልጅ ናት። በጣም የበኑ ነዚር መሪ የነበረ ሰው ልጅ ናት። ስለዚህ እሱ ጋር ብትሆን ይሻላል። ለክብሯ ኻጢሯን ለመጠበቅ ማለት ነው። ሞራሏ እንዳይጎዳ እሻሉ ነብዩ አለይሂ ሰላቱ ወሰላም ሌላ ባሪያ ሰጡትና ከደህየቱል ቀልብ ላይ ተቀበለው እሷን ነጻ ለቀቁና ነብዩ አለይሂ ሰላቱ ወሰላም አገቧት። ማንም ሶፊያን ማለት ነው። ሶፊያን ሲያገቧት ባሪያ ነበረች። ምክንያቱም የኸይበር ሴቶችና ህፃናቶች ልክ ኸይበርን ሲቆጣጠሩትና ከነዛ በኩል ያለው ለጦርነት የደረሰው የሞተም ሲሞት ሲማረክ እንዳለ ባሪያ ነው። በመማረካቸው ብቻ ባሪያ ሆነ። ከዛም በኋላ እሷን ባሪያ ሆነች ማለት ነው። ነብዩ አለይሂ ሰላቱ ወሰላም ነፃ ለቅሻለሁ አሉና ነፃ መውጣቷን ይህን ነፃነቷን ነፃ መውጣቷን ምን አደረጉላት? መህር አደረጉላትና አገቧት መንገድ ላይ ነብዩ አለይሂ ሰላቱ ወሰላም هي أم المؤمنين صفية بنت حيي ابن أخطب من سلك هارون عليه السلام كانت تحت كنانة ابن أبي حقيق كابن أبي حقيق ككنانة ابن أبي حقيق سر ነበረች ድሮ ማለት ነው ፈቁቲለ አንሃ የውመ ኸይበር የኸይበር ዕለት ተገደለ ባሏ ወወቃዓት ይሄ ፊሰቢ ከምርኮኞች ውስጥ ወደቀች ፈጸፋሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ መረጧት ፈአስለመት እስላምን ተቀበለች ፈአተከሃ ነብዩ ነፃ ለቀቋትና ወተዘወጃ አገባት ወጃአለ ዕቅተሃ ነፃ መውጣቷን አደረጉላት ሰዳቀሃ እንደ ምህር አደረጉላት ማተት ሰና ኸምሲነ ወዱፊነት ብልበቂዕ በአምስተኛ ዓመተ ሂጅራ ሞተች በቂዕ ነው የተቀበረችው ሐዲሱ ሙተፈቅ ዐለይህ ነው ቡኻሪ ሙስሊም የዘገቡት ሐዲስ ማለት ነው ከዚህ የምንረዳው ምንድን ነው الحديث صح في حديث جعل العتق صداقا ባሪያ ነፃ መልቀቅ ራሱ ምን ሊያደርገው ይችላል መህር ይሆናል ማለት ነው። አንዲት ባሪያ የነበረችን ሴት ነፃ ለቅቄሻለሁ ብሎ ይህንን መህር አድርጎ ሊያገባት ይችላል ማለት ነው። የተወሰኑ አይማዎች ይከለክላሉ። ወላኪን ሐላ ሷሒህ ኢማሙ አሕመድን ፈቅደዋል። ሶስቱ አይማዎች ይከለክላሉ። ወላኪን الصحيح أن الحديث يدل ሐዲሱ ደሊል ነው። ለምን ዒትቅ ራሱ ሰዳቅ ይሆናል በሚለው ላይ ኢማሙ አሕመድን ደግፋል ማለት ነው። ይህንን መሰረት አድርገው ነው ኢማም አህመድም የተናገሩት እና ሰሒህ ነው ሐዲስ ሙተፈቅ ላይ ሐዲስ አይ ኻስያ ነው ለነብዩ አሉ ለነብዩ ኻስያ መሆን ደግሞ ራሱ ደሊል ያስፈልገዋል ሀዲህ ኻስየት ብለው ነብዩ መናገር አለባቸው ስለዚህ ኻስ አይደለም ስለዚህ በሚጠቅም ነገርም ሆነ ጥቅም ነው አሁን ይሄ ክብርና ግኝቱ ሌላ በእጅ የሚሰጥ ነገር ካሽ ነገር የለም ማለት ይቻላል ማለት ነው ጥቅም ባለው ነገር ለባሮቹ ይህንን ነገር በማድረግ ማጥባት وعن ابي سلمة بن عبد الرحمن كسلمة بن عبد الرحمن يتزجب حديث هذا صحة جعل المنفعة صداقا لأن العتق منفعة ويؤيد ذلك ما مضى من قصة التزويج على تعليم آيات من القرآن የቁርአን አስተምር ብለው ነብዩ አለይሂ ሰላቱ ወሰላም ካሽ ያልሆነ ገንዘብ ቁርአን አያ አስተምሮ እንዳገባ ከኋላ ፈቅደውለታል። ቀርተናል አይደል? ይሄን እንደዛ ማለት ነው። አቤት ነው። አዎ ከባሪያ ጋር አዎ እና ነው ሽም ቢኖር ይቻላል። ከኒካ አይቆጠርም። አራት ሴት ማግባት የተባለው ምን የሆኑ ሴቶችን ነው? አህራር ጨዋ የሆኑትን ሴቶች ሌላማ የጭንገረድ ብዙ የእንትን ባሪያ አናቢ ሰለመተ ብን አብድራህማን أبا سلمة بن عبد الرحمن هو أبو سلمة بن عبد الرحمن بن عوف الزوري القرشي ነው أحد الفقهاء السبع المشهورين ከሰባቱ መዲና ላይ ከሚታወቁት ፉቃሃዎች አንዱ ነው ሰባተኛው ነው ሲቆል من مشاهير التابعين ከታዋቂ ታቢዕዮች ነው وأعلامهم እጅግ ዑለማ ከሚባሉት ነው يقال إن اسمه ኩንየቱ ስሙ ራሱ ኩንያው ነው ተብሏል አባ ሰለማ ራሱ ስሙ ነው ራሱ ወ ከቲሩ الحديث ዋሲዑ ሪዋያ ዘገባ እጅግ በስፋት ያወራ ታላቅ ዓሊም ነው كم عن جماعة من الصحابة كبزو صحابي يتعوك تقسمها وأخذ أنه جماعة كسم بزو جماعة استمروا بدا ما تسنى 74 هجرة بهجرة 74 عام مطال وقيل سنة 400 هجرة بمسو عرات سنة هجرة مطال وهو في 70 سنة 7 عام من من أكاد يكون أنه قال أبا سلمة ابن عبد الرحمن أنه قال اندينا سألت عائشة رضي الله تعالى عنها عائشة أيها القوات ከምካነ ሰዳቁ ረሱልላህ ሰለላሁ ዐለይሂ ወሰለም ለመሆኑ የነብዩ መህር ምን ያክል ነበር ለሚስቶቻቸው የሚያደርጉት አልኳል። ቃለት እንዳለች አይሻ ካነ ሰዳቁ የነብይ ካነ ሰዳቅ ሰዳቁሁ ለአዝዋጅ ነብዩ አለይሂ ሰላቱ ወሰላም ለሚስቶቻቸው ሲሰጡ የነበሩት መህር መጠን ሲንተይ አሸረተ ኡቅያ አስራ ሁለት ኡቅያ ነው አሉ። አስራ ሁለት ኡቅያ እያንዳንዱ ኡቅያ አርባ አርባ ድርሃም ይይዛል። አርባ ድርሃም ይይዛል። በአንድ ላይ ስንት ማለት ነው? አተድሪ እና ወነሸን አስራ ሁለት ኡቅያ ወነሸን እና ግማሽ ማለት ምን ሂሳቡን ነው የምነግርህ? እሺ ወነሸን ከግማሽ ቃለት አተድሪ መነሽ ነሽ ያልኩም እንደሆነ ይገባል አለች አይሻ ማለት ነው። ሉጋውን እየጠየቀች ነው። ቃለ ቁልቱ አረ ነሽን ያላቅም አልኳት። ቃለት ኒስፉ ኡቅያ የኡቅያ ግማሽ ማለት ነው ሀያ ድርሃም እና ፈትልከ 500 ድርሃም 500 ድርሃም ማለት ነው። ሳዳ ሰዳቁ ረሱላህ ሰለላሁ ዐለይሂ ወሰለም ለአዝዋጂ ይህ ነበር የነብዩ ዐለይሂ ሰላቱ ወሰለም ለሚስቶቻቸው ሲሰጡ የነበረው ሰዳቅ በሰዑድ አረቢያ ሪያል 140 ምናምን አካባቢ ማለት ነው። 140 ሪያል ምንም አይደለም እኮ 140 ሪያል በአሁኑ ሰዓት ስንት ሺህ ምናምን ይላሉ። በጣም حتى ራሱ ዊላያዎች ማለት አሚሮች ጣልቃ መግባት አለባቸው እያሉ እያሉ ነው ዑለማው። ምክንያቱም 300 ሺህ 400 ሺህ 500 ሺህ ሚሊዮን ድረስ 100 ሺህ ምናምን ሪያል ለአንድ ሴት መህር ማለት ነው። ለዚህም ነው فثمن فثمن نساء በቅየት ቢላ ዘውጅ ያለ ባል የቀሩ እጅግ ብዙዎች አሉ። ያለ ሚስትም ወጣቶች ዝም ብለው በአደባባይ ቡና ቤት የተለያየ ወደ አውሮፓ እየሄዱ ዝሙት ላይ እየወደቁ ነው። ለምን ይሄ ይደረጋል ነው። ራሱ እየጮሁ ነው ዑለማዎች እያሉ በጣም ይሄ እንትኑ በጣም እንትን ስላለ ማለት ነው። ነብዩ አለይሂ ሰላቱ ወሰላም እንደተናገሩት ሐዲስ አለ በሌላ ላ ተጋሉ ቢሰዳቂ ኒሳ በሴቶች ሶዳ እባካችሁ አትንጠራሩ፣ አትሰቃቅሉ፣ አታስወድዱ አሉ ነብዩ አለይሂ ሰላቱ ወሰላም። ለው ካነ ፊሃ በዚህ በሶዳቅ ላይ ቢኖር ኖሮ ለው ካነ ፊሃ ከራመተን ፊ ዱንያ ዱንያ ላይ ክብር ቢኖር ኖሮ አው ተቅወን ዐንደላህ ወይ አላህ ዘንድ ተቅዋ ቢኖረው ኖሮ የመህር ውድድርና ፉክክር ለካነ ረሱሉላህ ሰለላሁ ዐለይሂ ወሰለም አውላኩም ነብዩ ይቀድሙ ነበር በዚህ ይህንን በጣም ያፈጥኑት ነበር ወይንም ደግሞ ውድ መህር ይሰጡ ነበር። ነብዩ አለይሂ ሰላቱ ወሰላም ፈኢነ አክተረኩም በረከተን ሚን ኒሳ ማለት ነው። ከሴቶች እጅግ በረካ ያላቸው ሴቶች ማለት አይሰሩ አይሰሩኩም አይሰሩ ኩነ አው አይሰሩሁነ መኡነተን መኡናቸው ወይም ወጫቸው እጅግ አናሳ የሆኑ ሴቶች ናቸው ይላሉ ነብዩ አለይሂ ሰላቱ ወሰላም በረካ ያላቸው። ለዚህም ነው ነብዩ አለይሂ ሰላቱ ወሰላም ለሚስቶቻቸውና ለልጆቻቸው ሚስቶቻቸውንም ልጆቻቸውንም ከአስራ ሁለቱ ቅያ በላይ ሰጥተው አያውቁም። አስራ ሁለቱ ቅያ ስንት ማለት ነው አልኳቸው? በቃ አምስት መቶ ድርሃም وعن ابن عباس رضي الله تعالى عنهما قال لما تزوج على علي فاطمة رضي الله تعالى عنها ምን አይ አይደለም አይደለም ያ ራሱን የቻለ ነው። እንደውም እኮ ቀንሷል። በሪያችን ተየለ وعن ابن عباس رضي الله تعالى عنهما قال لما تزوج علي فاطمة رضي الله تعالى عنها علي فاطمة باقبوات كذي قال له رسول الله صلى الله عليه وسلم نبي قالوا تلا علي أعطيها شيئا يهون نجر ستاتها የሆነ ነገር የሆነ ነገር ስጣት አሉ ቃለ ማ እንዲ ሸይ ኧረ ምንም ነገር የለኝም አላቸው ቃለ ፈአይነ ድርዑ ከልሑጠምያ አሉ የሑጠምያዎች ድርዕ ቀሚስ የት ነው አሉ የጦር ቀሚስ እኮ ነው ያንን ሰጠና ፋጡማን አገባ ማለት ነው አለ الفطمية نسبة إلى حط إلى حطمة ابن محارب የሚባል በጡም من عبد القيس عبد القيس ጎሳ ነው እነሱ የሚሰሩት ነው እንትን ይሰሩ ነበር የጦር ቀሚስ ብዛት ይሰሩ ነበር ካኑ يعملون الدروع دروع ይሰሩ ነበር قيل نسبة إلى الحطم لأنها تحطم الطير وقد سكت على أبو داود من منجز ለማንኛውም ምን የምንመለከተው የቱን ነው አዕጢሃ ሸይአን የሚለው ነው ዋጋ ያለው የሆነ ነገር ስጣት ነው ያሉት ዝም ብለው ከኋላ ምን ፍቃድ አግኝተን ነበር ምን ከኋላ ነብዩ አለይሂ ሰላቱ ወሰለም ወለው ኸተመን ምን ሐዲድ አይንደ خاتم من من የብረት ቀለበት አለ አሉት። ዋጋ የለውም እኮ የብረት ቀለበት ምንም አይደለም አለ እሱ እንኳ ቢሆን ብለው ነብዩ ጠይቀውታል። ባያገኝም እንኳ ግን አለህ ወይ ብለው መጠየቃቸው ይሆናል ማለት ነው ለሶላት አጥያሽ እኔ የሆነ ነገር ስጣት አሉት። ቃለማ እንጂ ሸረ ምንም ነገር የለኝም አላቸው። ነብዩ ናቸው አንይ ነው የሚሉት ቃል ፈኢነ ድርዑከ ያ ቀሚስ የት ነው? አልፈጧሚያ የፈጧማዊ ስሪት የሆነው ማለት ነው። የት ነው? እሱን ስጣት አሉት ነብዩ አለይሂ ሰላቱ ወሰላም እና አልይ ሰጥቶ አገባ ከፋጡማ ረዲየላሁ ተዓላ አንሃ ሐሰንን፣ ሁሰይንን፣ ሙሕሲንን፣ ዘይነብን፣ ሩቀያን፣ ኡሙ ኩልሱምን እነዚህን ወለደላት። ሐሰንና ሁሰይንን ብቻ ነው የምናውቃቸው አይደል? እነዚህ ሁሉ ልጆች አሉ። እነ ኡሙ ኩልሱም፣ እነ ዘይነብ፣ እነ ሩቀያ የሚባሉ ራሱ የነብዩ ልጅ ኡሙ ኩልሱም፣ ዘይነብ፣ ሩቀያ የሚባሉ አሉ አይደል? አልይም እንደዚሁ ልጆች አሉት የፋጢማ በእህቶቿ ስም እንትን ብላለች ማለት ነው የሞተችው ሀያ ምናምን አመት ሆኗት ነው የወለደችው ልጅ ግን ስንት ነው ሐሰን ሁሰይን ሙሕሲን ዘይነብ ሩቀያ ኡሙ ኩልሱም ሀያ ምናምን አካባቢ ሆና ነው የሞተችው ነብዩ አለይሂ ሰላቱ ወሰላም በሞቱ በስድስት ወር ሞተች ፋጢማ ረዲየላሁ ተዓላ عنها وأنا من ابن سعيد عن أبي عن جد قال قال رسول الله صلى الله عليه وسلم نبي عليه الصلاة والسلام እንዲህ ይላሉ ምን ይላሉ? አዩመ ምርአትን ማንኛውም ሴት ነካሐት ካገባች አላ ሰዳቅን በመህር በመህር አገባች አው ሒባአን ወይ ስጦታ አው ዒዳ ወይ ቃል ኪዳን ገባላት ሰውየ ቀብለ ዒስመት ኒካህ ኒካሁ ከመደረጉ በፊት ሰማችኋል? አዩመ መርአቲን ማንኛውም ሴት ነካሃት ብታገባ አላ ሶዳቅ ሶዳቅ በመህር ላይ አው ሒባ ወይ ስጦታ ተጨማሪ ሒባ የሚለው በሶዳቅ ተጨማሪ ማለት ነው። አው ዒዳ ወይ ቃል ኪዳን ገባላት ባል መቼ ቀብለ እስመት ኒካህ ኒካሁ ከመደረጉ በፊት እንደዚህ አድርጋለሁ ብሎ ቃል ገባ ሰውየው ወይንም ደግሞ ስጦታ ከመህር ተጨማሪ ሰጣል። ይህ ስጦታ ሁሉ ለማን ነው? ከሆላሃ የራሷ ነው። ማንም አባቷም ወንድሟም አጎቷም እናቷም አይካፈሏትም ማለት ነው። ቀብለ ኒካህ የተደረገው ለማንኛውም ቅስቀሳ ፍላጎት እየገፋፋው የነበረና በዛን ሰዓት ቃል ኪዳን የገባው ሙሉ በሙሉ ለብሷል። ወማ ካነ የሆነ የተሰጠ ስጦታ ግን በዕደ እስመት ኒካ ከኒካህ በኋላ ባል ጭማሬ ቢሰጥ ወይ ቃል ኪዳን ቢገባ ፈሁ ሊመን ኡዕጢየሁ ለተሰጠው ነው የሚሆነው ለተሰጠው ይሆናል ማለት ነው። ሊመን ኡዕጢየሁ ነው የሚለው ለተሰጠው አካል ይሆናል። ወአሐቁ ማ ኡክሪመ ረጁሉ ከአንድ ሰው ንቅና ሊያገኝበት የሚገባው አለይህ እጅግ ንቅና ሊያገኝበት የሚገባው አንድ ሰው እብነቱ ሴት ልጁና አኡክቱ እህቱ ናት ንቅና የሚያገኝባት። ስለዚህ አንድ ባል ተጨማሪ የሆነ ድጎማ ነገር ቢሰጥ ለማን ይሰጣል ማለት ነው? አባትም ድርሻ ሊኖረው ይችላል፣ ችግር የለም። ለአባትም ይደርሰዋል፣ ለእናትም ሊሰጣት ይችላል። አንድ ሰው እጅግ የሚላቅበት የሚከበርበት ነገር ቢኖር ሴት ልጁና እህቱ ናት። እህቱን የሰጠው አካል ያንኛው ተሰጪው ስጦታ ቢሰጥ ለአባትና ለእናት ወይንም ደግሞ ለወንድም ቢሰጥ ማሻአላህ ጥሩ ነው ማለት ነው። መቼ ከሆነ በዕደል አንኒካህ በዕደል ኒካህ ያለው ቀብለ ኒካህ ማንኛውም ቃል ኪዳን ቢገባ ባል ተጨማሪም ስጦታ ቢሰጥ ሙሉን ለሚስት ነው የሚገባው። ለምን ይህ ሁሉ ተነሳሽነት የሰጠውና እንዲሰጥ ያደረገው ነገር እሷን ለማግኘት ስለነበረ፣ እሷን ካገኘ በኋላ ግን ከዛም በኋላ ያለው ምንድን ነው ትርፍ ዝምድና መቀጠል ስለሆነ ለቤተሰብ የሚገባል ይሰጣል ማለት ነው። ይህን ታውቃላችሁ። እሺ እኛ ጋር ያለው ምንድን ነው? ምንድን ነው አለ ከኒካህ በፊት ለማን አለ? ለእናት ለአባት ምን ምን ይሰጣል? ጋቢ ጋቢ እሺ ይላችሁ። አይ በቃ ተው። አብሽ እ ምኑ ሶዳቅ አለ የራሷ ነው ከሶዳቅ ማንኛውም እንደውም ዑለማዎች ምን ይላሉ ሶዳቅ የልጅን ሶዳቅ መህር ለልጅ ነው መሰጠት ያለበት። ባል ራሱ ለቤተሰብ መስጠት የለበትም፣ ክልክል ነው። ክልክል ነው። ለራሷ ነው መስጠት ያለበት፣ ለራሷ ነው ማቋቋም ያለበት። በተዕጅልም ይሁን በተዕጅልም ይሁን ፈጥኖም ይስጥጅ በግ ወይንም ደግሞ በቃል ኪዳንም በዱቤ የሚቀመጥ ያ ነገር ለእሷ ነው የሚገባው። የግድ ለሚስት ነው የሚገባው እንጂ ለአባት ለእናት አይሰጥም። እንደውም ክልክል ነው ነው የሚሉት አንዳንድ አባቶች ልጆቻቸውን ሲድሩ መህሩን ይቀበሉና ለራሳቸው ገንዘብ ያደርጉታል። ይሄ በጣም ክልክል ነው። ሂባ የሚባለው ተጨማሪ ስጦታ ነው። ባል ለምሳሌ የሚያገባት በአስር ሺህ ወይንም በሀያ ሺህ ከሆነ በዛ ላይ ሀያ አምስት ሺህ ቢያደርግ አምስቱን ሺህ አሁንም ለሷ ነው። መቼ ከሆነ ይሄ ነገር የፈጠው ቀብለ ኒካህ ከሆነ ወይንም ቃል ኪዳን ገባ አሁን በአስር ሺህ ይታሰር ኒካሁ ግን እንደዚህ ቤት እገዛለሁ ምናምን ነገር ግን ይሄ ገቢ ቤት የሚገዛው በዚህ በቃል ኪዳን የሚገዛው ለማን ነው? አሁንም ለሚስት ነው። ቀብለ ኒካህ ከሆነ በዕደ ኒካህ ከሆነ ግን ለቤተሰብ የሚደርሳቸው ይችላል፣ ችግር የለም። ለአባት ማለት ነው። ይሄንም ለእናት ነው። አልገባችሁም? ወፋይ ቀብለ ዒስመት ኒካህና በዕደ ዒስመት ኒካህ ኒካሁ ከተሰረ በኋላ ማለት ነው። ዒስማ ማለት ከታሰረ በኋላ ማለት ነው። ሀቅ ይኖርበታል። ቃል ኪዳን ማሟላት እኮ ይወጅባል። ዋጅብ ነው። እነል አህደ ካነ መፍዑላ ለማን ለምን እሷ ብትሞት ከፈለገ ለቤተሰብ ያ ይወድብበታል ማለት አይደለም። አሁን የለች ምን ያደርግላታል? የሚሰጥ ገንዘብ ምናምን ነገር ከሆነ ገንዘብ አለበት፣ የሷ እቃ የሷ እዳ አለበት። እዛን ሰዓት ለቤተሰብ መስጠት አለበት፣ ማስገባት አለበት። ራሱ ግድ ነው። ተጓብተናል ፈሆ ሊመን ዑጥየሁ ለተሰጠው አካል ነው። ለአባት የሚሰጥ ለወንድም የሚሰጥ ለእሷ የሚሰጥ ለማን የሚሰጥ ለተሰጠው አካል ይሆናል። ባዕደ እስመት ኒካ ከሆነ ቀብለ እስመት ኒካ ከሆነ ግን ዳይሬክት ለእሷ ነው የሚሆነው። ወአሐቁ ማ ኡክሪመ ረጁሉ አንድ ሰው ከሚላቅበት ነገር ሁሉ ሊላቅበት የሚገባው ሊከበርበት የሚገባው እብነቱ ሴት ልጁና አውቅቶ እህቱ ነው። እነዚህ ናቸው ልቅና የሚያገኝባቸው። ስለዚህ ከቤተሰብ ካማች የሆነ ነገር ሊያገኝ ይችላል ማለት ነው። ይሄ ስጦታና በመካከል ላይ ያለውን ቤተሰባዊ ትስስር ለማጠንከር ስለሆነ ሀዲያ ቢሰጥ የሆነ ነገር ቢሰጥ ማሻአላ ይበረታታል። ከዛም በፊት ግን እኛ ሀገር ላይ የሚፈጠር የተለያየ ንቅንቅ ነገር አለ። ምን አንድ ሰው የሆነችን ልጅ ለማግኘትና ለማግባት በጠየቀ በሳምንቱም ይሁን በአስራ አምስቱ ወይ በወሩ ምን ሊያደርግ ይችላል? ቤተሰብን አልብስ፣ እናትን አልብስ፣ አባትን፣ ወንድምን፣ ታላቅ ወንድም፣ ታናሽ የማይባል ነገር የለም። ይህ ሁሉ መዘዝ መቅረት አለበት ነገር ነው። እጅግ በጣም አስቀያሚ ባህል ነው። በጣም አስቀያሚ ባህል ነው። ምክንያቱም አንድ ሰው እንደዚህ አይነት ባህል አለበት ቦታ ውስጥ አይገባም። አቃላችሁ አይደል? አአ እኔ እነሱ ውስጥ ከገባው እንደዚህ እንደዚህ አይነት ነገር ይደርስብኛል። አነስ ባለች 30 ሺህ 40 ሺህ ብር ከሚጨርስ የሆነች እንደዚህ አይነት ጥያቄ የማያበዝ ውስጥ ገብቼ የሆነ ነገር አድርጋለሁ። እዛ ቦታ ገብቶ ማን ያገባል? ያንን ነገር ሊፈጠር ይችላል። ሊፈጠር ይችላል። እሺ እና ቢቀር ኢንሻአላህ ጉድህን አላገባ እሺ ረዋሁ አህመድ ወልአርባዓቱ ኢለ ትርሚዚ ኢንሻአላህ ያሳምናሉ የምታገኛቸው ልጆች አይደል ዱዓ አድርጉ ኢንሻአላህ አብሽር وعن علقمة عن ابن مسعود رضي الله تعالى عنه أنه سئل عن رجل تزوج امرأة عبد الله ابن مسعود رضي الله تعالى عنه سئل فتيق عبد الله ابن مسعود على كما نو يزجبه على كما تو ابن قيس ابي الشبل بن مالك من بني بكر بن النخمة روي روى عن عمر وابن مسعود كنزي كنزي زجبه عن ابن مسعود رضي الله تعالى عنه فعبد الله بن مسعود انه سئل عبد الله بن مسعود تضيقوا عن رجل تزوج امراه عند السيسن يا جبا سوالو سنا تضيقوا አረጁሊን ስለ ሰው ተጠየቀ። ተዘወጀ መርአተን የሆነችን ሴት አገባ። ወለም ዩፍሪድ ለሃ ሰዳቀን ሰዳቅ አልወሰነላትም ነበር። መህር ይሄን ያክል እሺ ይሰጥሻል፣ ይሄን ያክል መቶ ይሰጥሻል ብሎ አልተናገረም ነበር። ወለም ዩፍሪድ ለሃ ሰዳቀን ሰዳቅ እሱን አልነገራትም። ወለም የድኹል ቢሃ ደግሞ ግንኙነት አላደረጉም። አታማት ሞተ። እንዳገባት የሰዳቁን መጠን ሳይነግራት ግንኙነት ሳያደርጉ ሞተ ሰውዬ። ፈቃል እብን መስዑድ እብን መስዑድ እንዳለ ለሃ ሚስሉ ሰዳቂ ኒሳኢሃ አካባቢዋ ላይ የሷ አይነት ሴቶች ሲያገቡ የሚያገኙትን አይነት መህር ይገባታል አሉ። መህር አልነገራትም እናል ከተነገረ የተናገረውን የሚጸድቅላት የነበረ ስላልተናገረ ምን ያክል ምን እንደሚሰጣት ጥቅም ነው ቁርአን ተፍዝ ነው ወይንስ ኪታብ ነው የሚሰጣት ወይንስ ደግሞ ብር ነው የሚሰጠው ምንም የተናገረው ነገር የለም። የአካባቢዋ ሴቶች የሚያገኙትን ያክል ኒሳኢሃ ማለት የቀቢላዋ የጎሳዋ ወይንም በእሷ እድሜ ያሉ ሴቶች ወይንም ደግሞ ሰይባ ከሆነች የእሷ መሰል ሰይባዎች የሚያገኙትን ቢክራ ከሆነች የእሷ አይነት ቢክራ የሚያገኙትን አይነት መህር ይወሰንላታል አለ መህረል ምስል ማለት ነው ተባባን አይደል ይሄ በእድሜዋ ያሉ በእድሜዋ ያሉ ለሃ ይገባታል ባሏ ሙቷል አልነገራትም ድንገት ለሃ ምስሉ ሰዳቅ ኒሳኢሃ ምስለ ሰዳቅ ኒሳኢሃ የአካባቢ ሴቶች በሷ እድሜ ያሉ ወይንም ደግሞ በሷ ባህሪ ያሉ ሴቶች የሚያገኙትን መህር ያክል ታገኛለች። ላ ወላ ሸጠጠ ላ መቀነስም የለም ወላ ሸጠጠ መጨመርም የለም መቀነስም የለም እሷን ለመጉዳት ወላ ሸጠጠ ወላ ዝያደተ መጨመርም የለም እሱን ለመጉዳት ባልን ማለት ነው። ሸጠጥ ማለት መጨመር ማለት ነው። ወቅት ማለት ደግሞ ቢመዕነ ነቅስ ማጉደል ማለት ነው። ሁለቱም አይ ወአለይሃ አልዒዳ ዒዳም አለባት ግንኙነት ባትደረግ የሚችል ወላሃል ሚራት ውርስም ይገባታል ባሏ ነውና የሞተው ግንኙነት ባያደርጉም እንኳን ፈቃመ ማዕቀል እብኑ ሲና የሚባለው ተነሳና እንዲህ አላቸው አላስጨዕዩ ማለት ነው ፈቃድ ቀዷ ረሱሉላህ ሰለላሁ ዐለይሂ ወሰለም በርዋዓተ ቢንት ዋሽቅ ለበርዋዓ ቢንት ዋሽቅ ራሱ ይህንኑ አይነት ነብዩ ፍርድ ሰጥቷል እኮ አብደላህ ብን መስዑድ አላቸው ሚና እምራአተን ሚና ከኛ የነበረች ምስለማ ቀበይተ አንተ በፈረድከው አይነት ፈርደዋል ነብዩ አለይሂ ሰላቱ ወሰለም ነበር ወአድን ተዋሽጥ አላቸው ለአብደላህ ብን መስዑድ ነው እንዲህ የሚላቸው ፈፈሪሃ ቢሃ አብደላህ እብን መስዑድ ተደሰቱ ረዲየላሁ ተዓላ ነው በጣም ደስ አላቸው የሰጡት ፍርድ ወይንም የሰጡት ሁክም ምን አገኙ ማለት ነው ከኋላ ሌላ ደሊል የሚያጅባቸው ነገር አገኙ አልሐምዱሊላህ አሉ ተደሰቱ ፈፈሪሃ ቢሃ በጣም ተደሰቱ አብደላህ ብን መስዑድ والحديث دليل على أن المرأة تستحق كمال المهر بالموت وإن لم يسل لها الزوج ولا دخل بها عند السيد قالوا بيموت من هنا አግብቷት መህር ሳይነግራት ቢሞት ግንኙነት ሳያደርጉ ቢሞት ምን አላት ማለት ነው? ሙሉ ሰዳቅ አላት ማለት ነው። ሙሉ ሰዳቅ አላት፣ ዕዳም ትቆጥራለች፣ ውርስም ትወርሳለች። ቢፈታ ቢፈታት እ መህር መህር አምስት ሺህ ብር ብሏት ግንኙነት ሳያደርጉ ቢፈታት አገባት ሴትዮዋ። የሆነ ሰው የሆነ ሴት አገባ፣ በአምስት ሺህ ብር አገባት፣ ግን ግንኙነት ሳያደርጉ ሞተ። ምንድን አለ? ራሱ መህር አምስት ሺህ ይሰጣል። ይህን አክል ሳይላስ ቢሞት በአካባቢ ሴቶች ይሰጣል። ወይንም ደግሞ እሷን መሰል በሆኑ ሴቶች ማለት ነው። ባሏ ቢሞት እሺ፣ አንድ ሰው የሆነችን ሴት አገባ፣ በአስር ሺህ ብር አገባ፣ አገባትና አስር ሺህ ብር ተባብለዋል፣ ግንኙነት ሳያደርጉ እ ስንት ይሰጣታል? አምስት ሺህ ብር ይሰጣታል። ምን ተብሏልና ተጠርቶላታል፣ እንትኑ ተነግሯልና መጠኑ ቢፈታት ማለት ነው። ምንም ሳይነጋገሩ ቢፈታት እ فإن طلقتموهن فمتعوهن بالمعروف حتى على المتقين ተግባባን አገባችን አንድ ሰው የሆነች ሴት አገባት። ሲያገባት የመህር መጠን አልተነገረም። አገባት። ከተጋቡ በኋላ ከሶስት ቀን በኋላ ፈትቼሻለሁ አለ። ምን ምን ይገባታል ሴት መህር? ግንኙነት አላደረጉም። መጠኑም አልተነገረም። አልገባችም። ምን ብቻ ነው የሚገባት? ሰምቴዕ ብቻ ነው። የሆነ እንባ ማበሻ የሚባል ነገር እሷን ማስደሰቻና ሞራሏን መጠበቂያ ብቻ ነው የሚሰጣት እንጂ የምህር ግማሽ ምናምን በአካባቢ ሴት ምን አይባልም። ለምን ባሏ ፈታት መህሩንም መጠን አልነገራትምና። የምህር መጠን ከነገራት በኋላ ከሆነ ግን ኒስፋ ማፈረጥኩም ለሁን ፈርድ የተደረገው ግማሽ ይገባል። ግንኙነት ካደረጉት መህሩ መህሩ ሳይነገር ተጋቡና ግንኙነት አደረጉና ፈታ። መህሩም አልተነገረም። ምን ይደረግ ይችላል? መህረል ሚስል ይገባታል። ግንኙነት አድርጓል። ልክ ግንኙነት ሲያደርጉ መህረል ሚስል ይጸድቅላታል ማለት ነው። በቃ ግልጽ ነው፣ ገልጿቸዋል። መህር ግዴታ ነው፣ ግን ኒካሁ ለመሆን ላለመሆን እንትን አይደለም፣ ሩክን አይደለም። አንድ ሩክን ተደርጎ አይቆጠርም። መህር ይወስዳል። መህር ዋጅብ ነው። وعن جابر بن عبد الله رضي الله تعالى عنهما أن النبي صلى الله عليه وسلم قال النبي عليه الصلاة والسلام እንዲህ ይላሉ من أعطى የሰጠ في صداق امرأة ለሴት ልጅ صداق መህር የሰጠ ሰውይቀን በሶ አው ተምረን ወይ ተምር የሰጠ ፈቀድ ተሐለ ሐላል ሆነ እሺ እሺ ሰውይቀን ጭኮ ጭኮ ታውቃላችሁ ጭኮ የሚያውቅ ታውቃላችሁ ጭኮ ከቅቤ ከአፌት እና ዱቄት ቴምር እነዚህ ሁሉ ይጨመሩበታል። ጭኮ ከምን ከምን ነው የሚሰራው? ከበሶ ዱቄትና ከቅቤ ነው የሚሰራው። ሰው ብዛት አንዳንድ ጊዜ ከቴምር ሲደመር በሶ ዱቄት ሲደመር አቄት አቄት ማለት ምንድን ነው? አይቤ ሲደመር ሰምን ቅቤ የነዚህ ድምር ውጤት ነው ሰው የሚባለው። ሰው ምን መሰላችሁ ወላሂ ርካሽነትን እንኳን አይደለም የሚያስይዘው ነብዩ አለይሂ ሰላቱ ወሰላም ምንድን ያሉት አክሰሩኩም በረካ በረካቸው እጅግ በረካ ያለባቸው ሴቶች ምን አይነቶቹ ናቸው ብለዋል أيسرهن? أيسرهن? مؤونة ወጫቸው ያነሱ ሴቶች ናቸው ብለዋል ነብዩ ይህንን እኮ ያደረጉት ምክንያቱም ንግድ አይደለም ቦታው ለአባት እየነገደ አይደለም በልጁ ወይ ለወንድም በእህቱ እየነገደ አይደለም። ንግድ ሳይሆን ባልና ሚስት መካከል የሚመሰረተው እስላማዊ ቤተሰብ ነው የሚታየው። ትልቅ ዝምድና ወይንም እስላማዊ ቤተሰብ የሚገርም ትልቅ generation የሚፈጠር ነው። በእነዚህ ሰዎች መካከል የሚፈጠር ትውልድ አለ። የሚገራርም ዑለማ ሊፈጠር ይችላል። የሚገራርም ሙጃሂድ፣ የሚገራርም ዳዒዎች ሊፈጠሩ ይችላሉ። ያን ትስስሩ ነው እንጂ መታየት ያለበት ንግድ አይደለም። ይሄ ለዚህም ነው የብረት ቀለበት እንኳ ቢሆን ራሱ ነፍ ነብዩ አለይሂ ሰላቱ ወሰለም ሶዳቅን ዒጥቅ አደረጉ። እዚህ ላይ ደግሞ ሰው ይቃሉ ሀታ ራሱ ሚልአ የደይህ ጣዓምን ያለ በሁለት እጅ የሚሞላ ምግብ ከሰጣት ፈቀድ ይስተሐለፍ ለሁ በቅታለታለች አለ። በጣም አናሳ ሲዋክ ምን ምን ድረስ እስከመሄድ የተደረሰው ለምንድን ነው? ነፍስ ያለው ነገር ሀያ ቁርአን አንቀጾች ወይ አስር ቁርአን አንቀጽ ሶስት የቁርአን አንቀጽ ቁል አላህ አድና ቅርቱ በገሌ ስለልፈው ማለት በቃ በጣም ቀላል ነው። ምክንያቱም ንግድ አይደለም። አንድ ሴት በቁርአን አያ ብታገባ ሌላዋ በአምስት ሚሊዮን ብታገባ መልፈርቅ በይና ሀጠይ የትኛው ነው የወረደው? ይቺ በብዙ ሚሊዮን ያገባችው ወርዳለች የለችም። በጣም ያስፈራል። እዚህ ምንም ወጪ የሚያስፈልገው ነገር አይደለም። ለነሱ ዱዓ ይደረጋል እንጂ ንግድ አይደለም። መን አዕጣ የሰጠ ፊ ሰዳቅ ምርአትን ለፊ ሰዳቅ ሰዊቀን ሰዊቅ ምንድን አልኳችሁ? በሱ እኮ ሕክመቱላህ ፊ ሕክመቱላህ አጠቃላይ እንደ ጄኔራል ስናየው ማህፀንን ለማጥራት ነው። ወላኪን እንደዚህ አይነት እንትን ባል በሚሞትበት ሰዓት ደግሞ ዒዳ ተቁጠር የተባለው የግድ ማህፀንን ለማጥራት ብቻ አይደለም። እሷ አራት ወር ከአስር ቀን በሀይድ አይደለም የምትቆጥረው ሚስት ባሏ የሞተባት ሚስት በሀይድ አይደለም። በሀይድ ቢሆን ኖሮ ለማህፀን ብቻ ነበር የሚሆን። አራት ወር ተብሎ ከአስር ቀን ራሱ ለምን ተጀመረ? ሊወራኢ ሀዛ ሕክማ ሕክማ አለው አራት ወር ብቻ መባል ይቻላል። አንድ ጊዜ ከጠራች ራሱ ሰላም ነበር። ላኪን አልተባለ ነው ህክማ ህክማ አላህ አለም በህክመት እና ተዊቅም ይሁን ከምርም ይሁን ፈቀድ ተሐለ ይበቃል። አخرجه አቡ ዳውድ وأشار إلى ترجيح وقفه حديث موقوف ودمله هدوى أي جعل حلال والحديث دليل على أن أقل الماء أقل الماء አናሳው ሚኒመሙ መነሻው ማተራባ ቢሂል ሙተናኪሐን በቃ አጭሩን ማለት ነው። መነሻው ሚኒመሙ ማተራባ አለይል ሙተናኪሐን ሁለት ተጋቢዎች ባልና ሚስት የወደዱት ብቻ ነው። መህማ ካለ ሚቅዳሩ መጠኑ ይሁን ሚነል ቅላ በማነስም አዊል ከትራ በብዛት እዛ ካነ ለሁ ተመን ዋጋ ብቻ ይኖራል። በቃ በማነስም መጨረሻ በመጠንትንም መጨረሻ የለውም። ወላኪን አታብዙት የሚለው ወይንም ጉልዋ አታምጡ በሰዎች ላይ አትደራርቡ ያለውን ክልክል እናያለን። መነሻ ግን የለውም። ይህን ያክል መጠን አይባልም። ብቻ ነፍስ ያለው ነገር ጥቅም ያለው ነገር ባዶ አይሁን በቃ ይሄ ነው። ተግባባ وقال من ذهب الى تحديد اقل المهر بعشرة دراهم አስር ድርሃም ያደረገው አለ ሚኒመሙ إن هذا محمل على ما كان يعجل قبل الدخول عادة سوى المهر كمهر وش قال የሚሰጥ ነገር ነው قلت هذا حمل باطل يرد قول فقد استحل فإن تأجيل بعض الأموال قبل الدخول ليس شرطا للاستحلال ይሄ ዝም ብለው ለመጥፋት እያለ ለማንኛውም በቃ ምን ያለው ነገር ይሁን ጥቅም ያለው ነገር ይሁን ሰው የቅም ይሁን ተምርም ይሁን ይቻላል ሳይነግራት አይ ይሄ ተከራቢ ነው ያመመህ ልምስል እኮ ነው ያለበት ሳይነግራት አገባት ምን ማግባትን ሳይነግራት መህሩን ሳይነግራት መህሩን ሳይነግራት አገባት አብረው እየኖሩ ሁለቱ የተዋደዱበት እሷ ናት የምትናገረው። ምን ያክል ይደረግልሽ? አይ አንተ ደስ ባለ እሺ ምን ይሻላል? ተመካክሮ የሆነ ነገር ያደርጋሉ። በቃ እሷ ደስ ባላት ይደረጋል። አለበለዚያ ካስዋደዱ ምንድነው የሚጸድቀው? መረል ምስል የእሷ መሰል ሴቶች በምን ያክል ነው የሚያገቡት? በቃ መህረል ምስል ነው። ይጅብላት እንደዛ ብሎ ነገር የለም። ካልተፈራረሙና ይህን ያክል ሺህ ይሰጣሉ ብሎ ቃል ካልገባና ፊርማ ከሌለ በቃዱ የተመደበ ነገር ካልሆነ ምንድነው የሚወጅበት መህረል ምስል ነው ያለበት وعن عبد الله بن عامر بن ربيعة عن أبيه أن رسول الله صلى الله عليه وسلم يا الله ملاكتنيا من يلالو ወንድባል የሚስቱን ልጆች በጣም እንኳንም ያላነገባችሁ በዚህ የጠየቀኝ ልጅ አዎ ይቻላል። እሺ عن النبي صلى الله عليه وسلم الله ملكنا أشهد عن النبي صلى الله عليه وسلم إن الله لا يستحي من الحق أبشر أنت ما تجيك ما شاء الله أنا أنا النقراش من أنت أنت قل يتشال تقري لما شيء حرام عليك የሚያስፈልግ ከሆነ እንደውም አንተ ይህ አይነት ስምምነት ካለ መካከላችሁ ትችላለህ፣ ችግር የለም። እንደውም ከተጠየቅክም ማድረግ አለብህ። አንድ ነብይ ሰለላሁ ዐለይሂ ወሰለም አጃዘ የአለይሂ ሰላቱ ወሰላም ፈቅደዋል። ኒካህ መርአትን አንዲትን ሴት ማግባት አላነ አለይ በሁለት ጫማዎች ሁለት ነጠላ ጫማ ማለት ነው። ናዕለይን ማለት ኩፈይን ሽፍን ጫማ ነው። ናዕለይን ማለት ደግሞ ነጠላ ጫማ ማለት ነው። በጫማ ማግባት ይቻላል። ይህ ምንድነው? ነፍዕ ባለው ነገር ጥቅም ባለው ነገር ማግባት ይቻላል። ንቀትም አይደለም። ምክንያቱም አንድ ከኋላ ያለውን ጋያውን ነው እንጂ ማየት ያለብን ወሲላውን መዳረሻውን አይደለም። ጋያውን ነው ማየት ያለብን። ራያው ትልቅ አላማ ነው ያለው በሁለቱ ትዳራ መስራቾች መካከል ማለት ነው። እሱን የታየው እንጂ ከታች ያለውን አይደለም ማየት ያለብን። አክረጀው ትርሚዚ ወሰሐሁ ወኹለፈ ፊ ዛሊክ ሐዲሱ ضعيف ነው ይላል። وعن سالم سعد ገብታችኋል። وعن سالم بن سعد رضي الله تعالى عنهما قال ዘወጀ ነብዩ ሰለላሁ ዐለይሂ ወሰለም ረጁለን ነብዩ ዐለይሂ ሰላቱ ወሰላም አንድን ወንድ ድረውታል። እምራአተን የሆነ ሴት አንድን ወንድ ድረውታል። እምራአተን የሆነ ሴት ድረውታል። ቢኻተም ምን ሐዲድ በብረት ቀለበት ድረውታል። ድረውታል አይደለም ወማ ወቀዐ ዚዋጅ ዚዋጁ በዚህ መሰረት ተደርጎ አይደለም የተከሰተው። ወላኪን ከኋላ ቀርተናል አይደል ፈቅደዋል ነው እንጂ የሚባለው ድረውታል አይባልም። አልዳሩትም ነብዩ ዐለይሂ ሰላቱ ወሰላም ነብዩ ለሰውየው የዳሩት በምንድን ነው የዳሩት? በቁርአን አያዎች 20 አያ አስተምራት ብለው ፈቀዱለት። ከዛ አምሰናካ ፈቅደንልሃል ብለው ነብዩ አለይሂ ሰላቱ ወሰላም ድረውታል ለሰውየው እንጂ ቢኻተም ምን ሐዲድን ድረውታል ሳይሆን ነብዩ አለይሂ ሰላቱ ወሰላም የብረት ቀለበት እንኳ ቢሆን አለ ሆይ ብለው ጠይቀውት ነበር። ከዚህ ከጥያቄያቸው የምንረዳው ነገር አለ። አዎ ብሎ ቢያመጣ ኖሮ ይድሩት ነበር ማለት ነው። አስለ ዘዋጅ የሚል ነገር እናገኛለን እንጂ ድረውታል አለም ወሆ ጠረፉን የተወሰደ የተቀነጨበ ነው ሚነል ሐዲስ ጠዊል ረጅም ሐዲስ አልሙተቀድም ፊ አዋኢል ኒካህ ኒካህ መጀመሪያው ፓርት ላይ መጀመሪያው ባብ ላይ ያለፈ ነው አለ። ከዛ ስንሄድ ደግሞ አላገባም አይደል ሰውየው በብረቱ ቀለበት ከዛ ሐዲስ ላይ ስንወስድ እናገኛለን። እዚህ አልዳሩትም ባይሆን ፈቅደው ሊድሩት ነበር። በብረት ቀለበት ሁለት ጫማዎች ምናምን የሚለው ሰውቅ ተምር ይህ ሁሉ የሚያሳየን በጣም አናሳ ቢሆንም ችግር የለም ማለት ነው። ችግር የለም። وعن علي رضي الله تعالى عنه قال لا يكون المهر مهر مهون يلبثم أقل من عشرة دراهم كاسر درهم وسبتاج مورد يلبثم يميل أم تطول أخرجه الدار قطن موقوفا وفي سنده ما قال سند لا يسجر اللبث وهو أن في داود الأودي يمي باله ضعف بتعمد كمان وله طرق أخرى في سنن الدار قطن لا تقل عن ضعف ومن ضعفنا بدون سند يتنبرو في حديث ولكن كلها ضعف كلهم ضعفنا إلى الله ስለዚህ ከአስር ድርሃም ማነስ የለበትም የሚለው የሆነ ሚኒመም ፖይንት ማስቀመጥ አይቻልም ማለት ነው። በዚህ ከዚህ ከአስር ድርሃም በታችም ሊወርድ ይችላል ማለት ነው። የሐዲስ ضعيف ከሆነ ከዚህ ማነስ የለበትም። ላ የኩኑል መህር መህር እንዳይሆን አቀለ ያነሰ እንዳይሆን ምን አሸረት ደራህም ከአስር ድርሃም እንዳያንስ ነው ያሉት። በዚህ ዘግተውት ነበር አይደል? ሰሂህ ቢሆን ኖሮ ከዚህ በታች ከዚህ በላይ እንጂ ከዚህ በታች መሄድ አይቻልም ነበር። ወላኪን الحديث ضعيف بجميع طرقه ሁሉም ضعيف وعن عقبة بن عامر رضي الله تعالى عنه قال ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ እንዲህ ብለዋል። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኸይሩ ሰዳቅ ከሰዳቅ ሁሉ ምርጡና ምርጡ ምንድነው አሉ? አይሰሩህ በጣም ቀለል ያለው ነው ብለዋል። በእሷ መህር ባሏ መጠቀም ይችላል። ከፈቀደችለት የእሷ የግል ገንዘቧ ነው፣ የግል ንብረቷ ነው። ከፈቀደችለት ይቻላል። ምን ችግር አለ? አፈውት ካለችለት ራሱ ይቀራል። ያለውን ብር መጠን ማለት ነው። የሆነ ብር ገንዘብ ነገር ከሆነ አፎ ተቃለችለት ይቀራል ሲቀር ኸይሩ ሰዳቅ ከሰዳቅ ሁሉ ምርጡ አይሰሩ በጣም ቀለል ያለ መጠኑ የማያስቸግር የሆነው ነው ይላሉ። አኽረጀሁ አቡ ዳውድ ወሰሑ ልሓኪም ዋን አይሸተ ረዲየላሁ ተዓላ አንሃ አነ አምራ ቢንተ ልጀውን አምራ ቢንተ ልጀውን የምትባለው ሴት አና قال أتى رسول الله صلى الله عليه وسلم النبي عليه الصلاة والسلام አመጡላቸው بالجونية فلما أدخلت عليه قال ሀቢ ነፍሰኪ ሊ ፈቃለት ከይፈ ተሀብሉ አልመሊከቱ ሊሰዊቃ ይላሉ። ነቢዩ ዓለይሂ ሰላቱ ወሰላም አምራ ቢንተል ጀውን የምትባለውን ሴት አገቧል። ተዓወደት ሚን ረሱሊላህ ሰለላሁ ዐለይሂ ወሰለም ነቢዩ አዑዙ ቢላህ አለቻቸው። ሒነ ኡድኺለት ዐለይህ እሳቸው ጋር በአስገቧት ጊዜ ከእኔ ለማ ተዘወጀሃ ማለቷ ነው አይሻ ለማ ተዘወጀሃ ነብዩ ቢንተ ልጀውንን ባገቧት ጊዜ ነቀድ ዑዝ ልክ ሲያስገቧት እንዲህ አለች አዑዙ ቢላሂ ሚንከ አለቻቸው ካንተ አላህ ይጠብቀኝ በአላህ ካንተ እጠበቃለሁ አለቻቸው ማን ነው እንደዛ አለቻቸው ነብዩን አለይሂ ሰላቱ ወሰላም ምን አሉ ነብዩ ፈቃል ለቀድ ዑዝቲ ቢማዓቲን አሉ የሚገርም መጠበቂያ ተጠብቀሻል አላህ አላህ ካን በአንተ ካንተ በአላህ እጠበቃለሁ ስትይ በሚገርም መጠበቂያ ተጠብቀሻል። ፈጠለቀሃ ፈቷትና ወአመረ ኡሳማ ኡሳማን አዘዙት ፈመተዓሃ ስጦታ እንዲሰጣት ቢሰላተቲ አስዋብ ሶስት ልብሶችን ስጣት አሉ ነብዩ አለይሂ ሰላቱ ወሰላም። ሶዳቃ አይወጅብላትም፣ ግንኙነት አላደረጉም ገና። ሲፈቷት ተምቲዕ ነው ያለው ማለት ነው። ተምቲዕ ማለት ምንድን ነው? ኻጢርን መጠበቂያ ሞራሏ እንዳይጎዳና እንባ ማበሻ ይሉታል ፉቃዎች። እንባ መጥረጊያ ይሉታል። ያ ይሰጣል ሞራሏን ለመጠበቅ እና ምንድነው የሚሉት ኡቴ ረሱላህ ሰለላሁ ዐለይሂ ወሰለም ቢልጀውንያ ፈለማ ቢንተል ጀውን ሲያመጡላቸው በጣም ቆንጆ ናት ፈለማ ኡድኺለት አለይ ሲያስገቧት እሳቸው ጋር ቃል ሀቢ ነፍሰኪ ልይ ነፍስሽን ለእኔ ስጪኝ አሏት ነቢዩ ዓለይሂ ሰላቱ ወሰላም ፈቃለት ከይፈ ተሀቡል መሊካ እኔ ንግስት እኮ ነኝ ክዊን ነኝ አለቻቸው ሊሰወይቃ ለእረኛ እንዴት ብዬ ነው ራሴን የምሰጠው አለቻቸው ፈአህዋ ቢየዲህ ኢለይሃ ነቢዩ እጃቸውን ዘርጋ አደረጉ ወደ ሊተስኩን ማለት ነው እንድትረጋጋ ብለው እጃቸውን ላክ ሲያደርጉት ፈቃለ አዑዙ ቢላሂ ሚንከ አለቻቸው። وهذا السياق يقتضي أنها قالت ذلك إما لأجل أنها عدت نفسها أعلى عدت نفسها راسا قطرا ሊሆን ይችላል لعله أعلى وأرفع من رسول الله صلى الله عليه وسلم ከረሱሉ በላይ አድርጋ ስለተመለከተች ሌላ የተለያየ ቅሷ አለ አይደል ከዚህ ጀርባ ብዙ ቅሷዎች አሉ እና ከይፈ ከይፈ ተሃቡል መሊከቱ ቢሰወይታ እኔ ንግስት ንግስት እንዴት ለረኛ ራሷን አሳልፋ ትሰጣለች? እናንተ ተጋብል ምናምን ለማለት የሆነ ነገር አስባ ነው። ነብዩ እጃቸውን ላክ ሲያደርጉ ወደ እሷ አዑዙ ቢላሂ ሚንካ አለች። ይህንን ስትናገር ሀዛ ሚን ኢጅቲሃዲሃ ኢጅቲሃዷ እና ተናገረች። ወለም ተረሁ ኩፍ ነቢዩን አቻ አድርጋ ስላላሰበቻቸው አዑዙ ቢላሂ ሚን ቀልቻቸው ወኢማ ወይንም ሊአነሃ ለም ተዕሪፍ ነቢ ስለ ላ ስለም ወለም ተዕሪፍ ቀስዳ ወይ የነቢዩን ዓላማና ፍላጎት ስላልተረዳችን ሊሆን ይችላል። ይህንን ቃል የተናገረችው ለማ በሰጠ የደሁ ኢለይሃ እጃቸውን ሲዘረጉ ነቢዩ ዓለይሂ ሰላቱ ወሰላም ሊመቷት መስሏት ሊሆን ይችላል የሚያሉ አሉ ከዑለማዎች አላህ ፈፊል ቡኻሪ فقالوا لها أتدرين من هذا ራሱ ቡኻሪ ላይ የተዘገባለ ምን የሚል አተድሪ ለመን ሀዳ ይህ ማን እንደሆነ ታውቂያለሽ አሏት ቃለት ላ እለ ራ አላቃቸውም አለች አላህ ቃሉ ሀዛ ረሱሉላህ ሰለላሁ ዐለይሂ ወሰለም እኒህ እኮ ነብዩ ናቸው ጃአለ የኽጡበኪ አንቺን እኮ ሊያጩ መጥተው ነው አሏት ቃለት ኩንቱ አነ አስታ ምን ዛሬ በጣም እጠላ ነበር ብላ ተናገረች እና ይሄ ነገር ውስጧ መጀመሪያም ነበርና ነብዩ ጠጋ ሲሏት ምን አለች አላወቁም ይሄን እንዲያውቁ ኖሮ አያገቧትም ነበር ማለት ነው ከዛ አገቧት። ካገቧት በኋላ እጃቸውን ላክ ሲያደርጉ ምን አለች? አዑዙ ቢላሂ ሚንክ ካንተ አላህ ይጠብቀኝ፣ ካንተ እጠበቃለሁ በአላህ አለቻቸው። ይህማ ከሆነ ለቀድ ኡሲ ቢመዓድን በሚገርም በትልቅ በሚጠብቅ አካል ተጠብቀሻል። ኢጃባት ፈቷትና ተንቴ አደረጓል። የተለያየ ዘገባ አለ። አንድ ሰው አዑዙ ቢላህ ካለ መተው ግን ዳዕዋ እያደረግለት አዑዙ ቢላህ ቢለ እንዳትወቅ፣ ሐራም እየሰራ አዑዙ ቢላህ ቢለ እንዳትወቅ ገና እየቀረ አውዝ ቢላ ቢል እንዳትሰው እሺ አውዝ ቢላሂ ሚንከ የሚባለው ነገር አዑዙ ቢላሂ ሚንከ ካለ የሆነ አንተ ሙባህ ነገር እሱ ላይ እያለ አዑዙ ቢላሂ ሚንከ ካለ ተልቀዋል። ይህን ተጠቅሞ ሴት ሁሉ አዑዙ ቢላሂ ሚንከ ቢሉ ባልን ክልክል ነው፣ በጣም ሐራም ክልክል ነው እ አዎ ቴክስታ እንደዚህ አይነት ቴክስት አለ አዳቴ ቴክስት አለ ሰባተ ወላኪን ይላሉ አይሻ በጣም ቆንጆ ስለሆነች ሴትዮዋ ቢንተል ጀውን በጣም ቆንጆ ስለነበረች እና አይሻ ጠንተው ነብዩ ጋር ስትገቢ ነብዩ በጣም ደስ የሚላቸው ነገር ልክ ሲጠጉሽ አውዝ ቢላህ ምን ተካልቻቸው በጣም ደስ ይላቸዋል፣ በዛው ይቀርቡሻል ብላ አይሻ ናት የመከረቻት። ለምን አይሻ ደግሞ አውዝ ቢላህ ሚንከ ብለው እሷ ስትናገር ነብዩ ዝም እንደማይሉ ስለምታውቅ ሌላ ሐዲሳችን ስለተናገሩ ይባላል። ሀዳ ስደቱን ላ አዕሪፉ ሲሐተሃ አላውቅም ተጋባሽ እሺ አخرجه ابن ماجه وفي اسناده راوي متروك አለ واصل القصه في الصحيح صحيح አለላችሁ من حديث ابي سعيد الساعدي አለላችሁ እንዳለ ቅصው ይሄ የተለያየ ይሄንኛውን ብትይዙት ነው የሚሻለው ይሄንኛው ታሪክ ለአለሁ ምንድነው ሴት ያለችው ነብዩ ጠጋ ሲሏት ከይፈ ነፍስሽን ስጪ ለኔ ያሳልፈሽ ነይ ጠጋ ማለት የግድ ሙሽራ እሳቸው ሙሽራ እሷ ሙሽራ ነው ሊተቃቀፉ ነው እሷ ጋር የገቡት ነይ ጠጋ ምናምን ሲሏት ከይፈ ተሐቡል መሊከቱ ሊሰዊካ እኔ ለሰዊቃ ሰዊቃ ማለት ምን ማለት ነው? ተራ ተራ ከኋላ ያለ ህዝብ ማለት ነው። ተራ ህዝብ ማለት ነው። ሰዊቃ ማለት ከኋላ እኔ ንግስት ነኝ፣ እኔ ንግስት ነኝ፣ ራሷን ቆንጆ አድርጋ ማለት ነው። እኔ ንግስት ነኝ። ንግስት እንዴት ለተራ ሰው አሳልፋ ራሷን ትሰጣለች ማለቷ ነው። ነብዩ እጃቸውን ላክ ሲያደርጉ ምን አለች? ፈቃለ አዑዙ ቢላህ እሳቸው እጃቸውን የላኩት ለምን ነበር? እሷን ለማቀዝቀዝና አይዞሽ ለማለት ለማረጋጋት ነበር። ግን ምን አለቻቸው? ፈቃለት አዑዙ ቢላህ ሚንክ። ይሄ ሐዲስ ቡኻሪ ላይ እና የተዘገበ እንትን ስለሆነ ይሄን ማንበብ ትችላላችሁ። ላይ ነው ተስፋ ምንም ይመጣ ነው። ወቢላህ ተውፊቅ። አሰላሙ አለይኩም ወረህመቱላሂ